قل إن እሺ بسم الله الحمد لله رب العالمين والصلاة والسلام على رسول الله الخاتمة ሙአሊፉ ምን ያሉ አልኻቲማ መቋጫ ይላሉ። ከዚህ በኋላ እንግዲህ ምንም አይነት ርዕስ የለም። እዛው አለ አንገብጋቢ የምላቸውን ነገሮች እንግዲህ በዚህ ላይ አካትቼ መቋጫ አድርጌያለሁ ይላሉ። ወፊሃ ፈስላኒ በእነዚህ ኻቲማ መቋጫ ላይ ወይም መደምደሚያ ማለት ነው ላይ ሁለት አይነት ፈስሎች አሉ አሉ። ወፊሃ ፈስላኒ ሁለት ፈስሎች አሉ፣ ሁለት ክፍሎች ፈስሉን ፊል ፈላ ፊል ወላኢ ወልበራ በወላእና በበራ ዙሪያ ላይ የሚያጠነጥን ነው። ልብ በሉ ይህ መታወቅ ያለበት ርዕስ ወላዕ ማለት ምን ማለት ነው? መወዳጀት። ወልበራ ደግሞ መጥራት። መወዳጀት ያለብን ማን ነው? ማንን ነው? ከማን ነው ደግሞ መጥራት ያለብን መራቅ ያለብን ነው። ግልጽ በዝርዝር እናየዋለን። ፈስሉን ሌላኛው ክፍል አለ في التحذير ማስጠንቀቂያ ማለት في التحذير በማስጠንቀቅ ዙሪያ ላይ የሚያጠነጥን ክፍል من البدع ከምን ከቢድዓ ቢድዓ የሚያስጠነቅቀን የሆነ ክፍል ነው ቢድዓ خطرነቱን የመሳሰሉ ነገሮች ይታያሉ ይላል فصل في الولاء والبراء فصل كفل نيلة في الولاء والبراء بولاءنا ببراء زوري عليه مياتنتن كفل نيلة هذا هلال حقيقة مدام تكذاتلو هذا يكفل كفل هذا ይህ ማለት ነው አይደል? ይኸውልህ እንግዲህ ወባዕደ ኢንቲሃኢና ሚን ሀዛ አልበያን ወባዕደ ኢንቲሃኢና ከጨረስን በኋላ ሚን ሀዛ አልበያን ከዚህ ገለጻ ማብራሪያ በኋላ አልሙኽተሰር እጥን ምጥን ያለች ገለጻ ከመስጠት አንጻር ባሳለፍነው እንግዲህ አስተምህሮታችን ትምህርታችን ሊኡሱል ልዓቂደት ልእስላሚያ ኢስላም መሰረታዊ እምነቶች ዙሪያ ላይ የሚያጠነጥነውን ትምህርታችን ካብራራን ከገለጽም በኋላ ኑሺሩ እናመላክታለን ኢላ አነሁ የጂቡ እንሆ ግድ እንደሚል አላ ኩሊ ሙስሊሚን በእያንዳንዱ ምን ላይ ሙስሊም ላይ የዲኑ ቢሃዚህ ልአቂዳ በዚች እምነት አምኛለሁ በሚል ላይ የዲኑ ማለት እምነት አድርጌ ይዣለሁ በሚል ላይ ቢሃዚህ አልዓቂዳ በዚች አቂዳ ላይ ምንድን ግድ የሚለው አዩዋሊያ አህለሃ የአቂዳ ባለቤቶችን ሊወዳጅ ይገባል። ወዩዓዲ ጠላት አድርጎ መያዝ አለበት። አዕዳአሃ የዲን ምኖችን ጠላቶችን፣ የአቂዳ ጠላቶችን ጠላት አድርገን የምትይዘው ግልጽ ና አብሽር እያልክ አይደለም እሱንም እንትን የምትለው ማለት ነው ፈዩሕቡ አህለ ተውሒድ ማንን መውደድ አለበት የተውሂድ ባለቤቶችን መውደድ አለበት ወልእኽላሲ የእኽላስ ባለቤቶችን ወይዋሊህም እነሱን ሊወዳጃቸው ይገባል ወዩብዱ ሊጠላ ይገባል አህለል ኢሽራኪ የምን ባለቤቶችን የማሻረክ ባለቤቶችን ወዩዓዲህም እነሱንም ጠላት አድርጎ መያዝ አለበት። እንዴት ነው ጠላት አድርጎ መያዝ? አብረን እናየዋለን። ግጸዋለ እንዴት ጠላት አድርጎ መያዝ ማለት ጎረቤት አሁን ሙሽሪክ ካለ ጠብቀ ምናምን እ ማጅራቱን ብለህ መጣል ማለት አይደለም። ግልጽ ነው። ወይም ደግሞ ሲያናግር መጥፎ መልስ መስጠት ማለት አይደለም። ግልጽ ነው አለ የመሳሰሉ ወይም አንተ ስለተው የሚያወራ የሆነ እንትን ይኖርህና ከሱ ጋር ብቻ ጥላቻ ስላለብህ ጆሮውን እስኪደነቁር ድረስ ከፍ አድርገህ የሆነ ከሱ ጋር ፉክክር ይመስል ማሰማት ማለት አይደለም። ግልጽ አለ አብሬትዬ የሚነካ ወይ ማልቀስዬ ግልጽ ሚነካን በቃ ጆሮ እስኪበጠስ ድረስ እንደዚህ ማድረግ አይደለም። ይሄ አይደለም ጠላት አድርጎ መያዝ ማለት ጠላት አድርጎ መያዝ ማለት ምን ማለት ነው? የተፈለገ የተፈለገበት ግልጽ ነኝ። መጥፎ ስነ ምግባር ለነሱ ማሳየት አይደለም። አብረን ነው ያለው። ወዛሊከ ይህ እኮ እንዴት ነው ወዛሊከ ይህ እኮ ማለት የተውሂድ ባለቤቶችን መወዳጀትና የተውሂድ ምኖችን የተውሂድ ጠላቶችን አይደል የተውሂድ ጠላትና ተውሂድ የያዙ ሰዎችን የሚጠሉ ሰዎችን ደግሞ ከነሱ መጥራት ማለት ሚሚለት ኢብራሂም የማን መንገድ ኢብራሂም የሄደበት መንገድ ወለዚነ ማዐሁ እንደውም ከእሱ ጋር የነበሩትም ቢሆን የተጓዙበት መንገድ ነው። አለዚነ እነዚያ እንግዲህ ነቢያቶች ኢብራሂምም ይሁን ሌሎች ነቢያቶች ኦሜርና ታዘናል ቢልቅትዳኢ ቢሂም በእነሱ በመከተል ታዘናል። ሐይቱ የቁሉ ሱብሓነሁ ወተዓላ ጥራት ይገባውና አምላክ አላህ ባለ ጊዜና አላህ ምን አለ قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا إذ قالوا لقومهم إنا براء منكم ومما تعبدون ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده من قد كانت لكم على الله برقت تدرقوا الله قد كانت لكم ለእናንተ ተደርጋላችኋለች ምን ኡስወቱን ሐሰና መልካም ፈለግ ተደርጎላችኋል ይላል መልካም ፈለግ ተደርጋላችኋለች ለእናንተ በማን ላይ ፊ ኢብራሂም ኢብራሂምን በመከተል ዙሪያ ወለዚነ ማዕሁ እንዲሁም ከእሱ ጋር የነበሩትን ማለት ነው ግልጽ ነው በመከተል ዙሪያ ላይ ኢብራሂምና ኢብራሂምን የተከተሉት የሆኑት አማኞች ኢዝ ቃሉ ሊቀውሚህም ለህዝቦቻቸው ባሉ ጊዜ ነው ምን አሉ إنا برآء እኛ ምን ያለንን የጠራንን منكم ከእናንተና ومما تعبدون። እናንተ ምን ከምትሉት ከምትገዙት የጠራንን አሉ من دون الله ከአላህ ውጪ ከምትገዙት የጠራንን ብለው አሉ ከፈርና ቢኩም በእናንተ ምን ብለናል ክደናል አሏቸው እነዛ ሙሽሪኮቹን በእናንተ ክደናል አሏቸው ወበዳ በይነና ወበዳ በይፋ ወጥቷል ግልጸው ይፋ ሆኗል ይፋ ሆኗል። በይነና በእኛና ወበይነኩም በእናንተ መካከል አልዓዳወቱ ምን ጠላትነት በይፋ ፍንትው ብሏል። ወልበግዳኡ አዳዋማ ጠላትነት፣ ወልበግዳ ጥላቻ አበደን እስከ መቼ እናንተ ሙሽሪክ ናቸው አይደል? እስከ መቼም በእኛና በእናንተ መካከል ጥላቻና ጠላትነት በይፋ ፍንትው ብሏል ታይቷል። ለምን ሐታ ቱእሚኑ ቢላህ በአላህ እስክታምኑ ድረስ በየትኛው አላህ ወህደሁ በሱ ብቻ በአላህ ምጽናለ አንድዬ በሆነው አላህ እስክታምኑ ድረስ ማለት ነው وهو እሱ ما ولا እና በራ من دين محمد عليه الصلاة والسلام የአላህ ስብሓነ ወተዓላ ውዳሴና ሰላም በእሳቸው ላይ የነቢዩ አለይሂ ሰላቱ ወሰላምን ዲን ነው። ነቢዩ የሄዱበት የሆነ እምነት ነው። ወላ እና በራ እሺ፣ ምንድን ነው መረጃው ካላችሁ ቃለ ተዓላ አላህ ስብሓነሁ ወተዓላ ብሏል፣ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮች ወይ ላ ተተኪዱ ልየሁዳ እነዛ አይሁዶችን አትያዙ ወነሳራ ነስራናዎችንም ግልጽ ነው ነሳራዎችንም አትያዙ አውሊያ ምን አድርጋችሁ ወዳጅ ባዕዱሁም አውሊያኡ ባዕድ ከፊሎቹ የከፊሉ ወዳጅ ናቸው ራስ በራሳቸው ገልጽ ነው እንጂ እናንተ አይደላችሁም የእነሱ ወዳጅ ወመን የተወለሁም እነሱን እኮ የሚወዳጅ ካለ ግልጽ ነው ሚንኩም ከእናንተ ፈኢነሁ ሚንሁም እሱ እኮ ከእነሱ ነው ይላል ኢነላህ አላ እኮ ላ የህዲ አይመራም አልቀውም አዛሊሚን እነዛ በዳ ህዝቦችን አላህ ምን አይልም أي مرامدة طيب وهذه إيشيكو في تحريم حرام بمون نزول عليه مياتنتنو موالاة أهل الكتاب أهل الكتاب وداجات حرام مون مياملاكتنو خصوصا بتلي يملكو خصوصا مالك بتوصل يملكو مالك طيب، وقال في تحريم موالاة الكفار ከነሳራዎችም ውጭ ያሉትን ማንኛውን ፕሮቴስታንትም በለው ሙስሊም ያው በነሳራ ውስጥ ነው ይገባል። ጆባ ሌሎችም ተከተ ባዳ አምልኮም የሚከተሉትን ሌሎችን ምጽም የቡድሂዝም እምነት ተከታይም በለው የፈለግከውም ማለት ነው። ተሕሪም የመዋላት ልኩፋር ኡሙመን ጥቅል በሆነ መልኩ ምን ይላ አላ ስብሓነ ወተዓላ ያ አዩሃ አለዚነ አመኑ ላ ተተኪዙ አዱዊ ወዐዱወኩም አውልያ አሁን እኮ ያስቸገረው እንዲህ አይነት ነው ወላሂ ወላ እና በራ አታይም። አሁን እዚህ ያሉ ተማሪዎችንም አታይባቸውም። አንዳንድ ጊዜ እኔ የማየው ነገር ወላ እና በራ ማለት ነው። ማንም መወዳጀት እንዳለብህ ማወቅ አለብህ። እዚህ ተውሂድን ተምሮ ምን ሲያበቃ እዛ ደግሞ ማለት ነው ሌላ የሽርክ መጥፎ የሚደረግበት ቦታ ላይ ቢዳ የሚፈጸምበት ቦታ ላይ ሄዶ ሲያጀረግጥ ታየዋለህ። ሲያሟሙቅ ትሆናለህ። ግልጽ ነው። ምን ወሽ አቂዳ መማሩ አልወላ ወልበራ የት ሄዶ ነው? እሺ ግልጽ ነው። ከማን ጋር መወዳጀት አለ፣ የቱ ጋር መቆም እንዳለብህ ማወቅ መቻል አለብህ። ግልጽ ነው። አለበለዚያ መማሩ ምንም ትርጉም እኮ የለውም። በቃ ወላ እና ባራ ያስፈልጋል። ከማን ጋር መወዳጀት አለብኝ? ከማን ነው መጥራት ያለብኝ? እግሬ የት ነው መርገጥ ያለበት? ወላ እና ባራ እንዲቀላል ነገር አይደለም። ሰርግ ቤት ስታየው በቃ እዛ ቦታ ላይ ሀላል ይመስሏል። የተለያዩ የማያስፈልጉ ጭፈራዎች እንጂ አንተ እኮ እንደው በብር እንኳን ቢሰላ የመቶ ብር የማታክል በልተመተ መጥተህ ግልጽ ገደብ የሌለውን አቂዳን እዛ ዘርግፈ መምጣት የሚያሳስብ የሚያሳፍር ነገር ነው። ለጎድ ለዚህ ለማይ ሞላው አቅማዳ ግልጽ አለ። ምሳ ከበላ እራት ላይ በቃኝ አይልም። ለምን ትተህ ምን ችግር አለ? ትተህ ብትወጣ ምን የሚፈጠርብህ ነገር አለ? ግልጽ እቤት ያፈራውን ነገር በልተህ ብትመጣ ማለት ነው። ስለዚህ ይሄ ነገር የሚታይበት የሚስተዋልበት ነገር አለ። ይሄ አቂዳ እኔ አቂዳዬን ይዛለው ብሎ ደፋ ቀና ከሚል ሰው የሚጠበቅ ነገር አይደለም ማለት ነው። እና የአዩሃ ለዚነ አመኑ ላ ተተኪዱ አዱዊ የኔን ጠላቶች አትያዙ ወአዱወኩም የእናንተንም ጠላት አውልያ ምን አድርጉ ወዳጅ አድርጋችሁ አትያዙ የኔንም የእናንተን ጠላት ወዳጅ አታድርጉ ብሏል በል ቀደ በል እንዲያውም ለቀድ ሐረመ አላሁ አላህ እርም አድርጓል አለል ሙእሚኒነ በአማኞች ላይ መዋላት ልኩፋር ከአዲያኖችን መወዳጆች መወዳጀት ولو كانوا من أقرب الناس በጣም የቅርብ ሰዎችም ቢሆኑ إليه ወደሱ نسبا በምን ዙሪያ በዝምድናም ቅርብም ቢሆን እናት አባትህም ቢሆን እናት አባት ቢሆን እንኳን አክስት አጎት ወይም የአክስት ልጅ ምናምን አይደለም የፈለገ ቢሆን በዲን ላይ ድርድር የለም قال تعالى ይህንን በማስመልከት አላህ ስብሓነ ወተዓላ ብሏል يا أيها الذين آمنوا لا تتخذوا آباءكم وإخوانكم أولياء إن استحبوا الكفر إن استحبوا الكفر على الإيمان ومن يتولهم منكم فأولئك هم الظالمون يا أيها الذين آمنوا أن أنت أمنا تبارو الله لا تتخذوا آباءكم አባቶቻችሁን አትያዙ ወኢኽዋነኩም ወንድሞቻችሁንም አውልያ ወዳጆች አድርጋችሁ አትያዙ ኢን ስተሐቡ ልኩፍራ ምንን ከወደዱ ኩፍርን ከወደዱ ወዳጅ አድርጋችሁ አትያዟቸው ገብቷችኋል እነሱ ኩፍርን መርጠው በኩፍር ከተጓዙ ሽርክን መርጠው በሽርክ ላይ ከተጓዙ አለል ኢማን በኢማን ላይ ኩፍርን ከመረጡ ወዳጆች አድርጋችሁ አትያዙ አባቶቻችሁን ወንድሞቻችሁን ማለት ነው ወመን የተወለሁም እነሱ የሚወዳጅ ካለ ሚንኩም ከእናንተ ፈውላኢከ ሁም ዛሊሙን እነሱ ወመን የተወለሁ ሚንኩም ከእናንተ መካከል እነሱ የሚወዳጅ ኡላኢከ እነርሱ እኮ ሁም ዛሊሙን በዳዮች ናቸው ምክንያቱም የተከለከሉትን ስለፈጸሙ ማለት ነው وقال تعالى الله سبحانه وتعالى بلال لا تجد قوما يؤمنون بالله بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو إخوانهم أو عشيرتهم إلى آخر الآية الله سبحانه وتعالى يقول له إيه كذلك إيه أصول أصول الثلاثة عليه تكرر الدين سؤال طيب إيه القرآن عنك تورده ما نبى بما تسمى الكتاب ማንን በማስመልከት አቡ ዑበይዳ ኢብኑል ጀራህ አረለ እሱም በተመለከተ የረደ የቁርአን አንቀጽ ነው ማለት ነው። አባቱ እንግዲህ በውሁድ ጦርነት ላይ ያው የሚገባውን ሰጥቶታል ማለት ነው። ግልጽ ነው አለ ወቀ ከእሱ ጋር ታግሎ ጂሃድ አድርጓል ነው። ወቀድ ጀሂለ ከሲሩ ሚን ናስ አብዛኛው ሰዎች ይህንን ስተዋል። ወቀድ ጀሂለ በእርግጥ ስተውታል አላወቁትም ከቲሩ ሚን ናስ ሀዘ ለአስል ይህንን መሰረት አልዓዚም ትልቅ የሆኑ ሐታ ለቀድ ሰሚዕቱ ሰማ ድረስ አሉ ማን ናቸው የሚሉት ሸፈውዛን ናቸው የሚሉት ሐታ ለቀድ ሰሚዕቱ እስክሰማ ድረስ ባዕድ አልሙንተሲቢነ ኢለ ልዕልሚ ወደ እውቀት የሚጠጉ ሰዎችን እውቀት አለን የሚሉትን إلى العلم والدعوة እኛ ዳዕዋ እናደርጋለን የሚሉ ሰዎችን እስክ ሰማ ድረስ في إذاعات عربية በአረብ ጣቢያዎች ላይ ማለት ነው። በአረብ ጣቢያዎች ላይ ማሰራጫ ጣቢያ ማለት ነው። ኢዛ ኦሽ ላይ ሰምቻለሁ። يقول ብሎ ሲል داعي ነው ተብሎ ነው አሉ። ግልጽ ነው። ምንድን ነው ዳዒ ነው አስተማሪ ነው ተብሎ يقول عن النصارى በነሳራዊ ዙሪያ ላይ ያለው ነገር አለ። ኢነሁም ኢኽዋኑና እነሱ ወንድሞቻችን ናቸው ብሎ የተናገራለ ወያ ለሃ ሚን ከሊመትን ኸጢራ ምን ያለች እንደ አደገኛ የሆነች ንግግር ነች አሉ። ይህንም መሰል ዩሱፉል ቀርዳዊም ተናግሯል። እኽዋኑና ብለው ግልጸዋለ እኽዋኑና ብሎ የተናገረበት እሱንም ፈልገው ሊሆን ይችላል። ስሙንም ያው አልጠቀሱትም። ያው እሱም በዚህ አይነት ዘላ ውስጥ ገብቷል። ግልጽ ነው። ሱፉል ቀርዳዊ ስተቱ ያው እንግዲህ በዚህ የሚገደብ አለን ብዙ ግሳንግስ የሆኑ ነገሮችን የተሸከመ ሰው ነው። አዳን አላህ ወሀዳህ ومن القواعد المقررة في الاعتقاد ومن القواعد مسرت كم يبالوت وسط ومن القواعد مسرت كم يبالوت المقررة يترقاقتوا في الاعتقاد باقي وازر عليه يترقاقتوا وسط إلى ومن القواعد المقررة في الاعتقاد በአቂዳ ዙሪያ ላይ ከተረጋገጡ መሰረታዊ ነገሮች ውስጥ ይላል አነ መን ለም ዩከፍር ልሙሽሪኪን ሙሽሪክ የሆኑ ሰዎችን ያላከፈረ ነሳራዎች ሙስሊም ናቸው ሙስሊም ናቸው ካፍር ናቸው እኽዋኑና ስትል ታዲያ ምንድን የፈለግከው ታዲያ እኽዋኑና አኹክ አነመን ለም ዩከፍር ልሙሽሪኪ ሙሽሪኮችን ያላከፈረ አውሸከፊ ሸከ ፊ ኩፍሪም ወይም በመክፈራቸው ላይ የጠረጠረ እነሱ እኮ ሙስሊሞችም ሊሆኑ ይችላሉ ብሎ የተጠራጠረ አው ሰሐሃ መዛሀበሁም ወይም የእነሱን አካሄድ ትክክል እኮ ነው ምርት እኮ ነው የእነሱ አካሄድ እኮ ቆንጆ ነው ምናምን አለ ግልጽ ነው አለ እንደው ትንሽ እርቦ ተሸክሞ የሚዞሯት ነገር ነች እንጂ ሌላው ነገራቸው ጥሩ ነው ጽዋ እያሉ የሚዞሩት ማለት ነው ግልጽ ነው ሌላው ነገራቸው ጥሩ ነው የሚል መድሃበው ፈቀት ከፈር ምን ብሏል ክዷል እንደኛ ዋናው መሰረታዊ ነገራችን እቺ ጽዋ የሚሏትን እርቧን ስቤቱን ይዞ መዞራቸው እኮ አይደለም ስንት የአቂዳ ግሳንግስ ውስጥ ነው የገቡት ከማ ፊ ሪሳለቲ ነዋቂድ ልእስላም በሚለው ሪሳላ ላይ እንደሰፈረው ማለት ነው كما في رسالة نواقض الإسلام نواقض الإسلام የሚለውን ኪታብ ማን የጻፈው للإمام المجدد። الإمام المجدد የጻፉ ናቸው الإمام المجدد ማን ናቸው ብሩሪ መሐመድ ኢብኑ አብዱል ወሃብ አይደል الإمام المجدد እሱ ነው الإمام المجدد ያሰፈሩት ላይ نواقض الإسلام የሚለው ኪታብ ላይ يقول داي سفروان لن وكما لك لألو أن الله سبحانه تغاتي قبعنا أملاك الله حرم موالاة الكفار كاديان وشم وداجة حرما درقوال أعداء العقيدة يا عقيدة ألاتيونة الإسلامية يا إسلام يا عقيدة ألاتيونة أهباش بلو ግልጽ አለ ማንኛውም ማለት ነው አዳ ኢላ አቂደቱል ኢስላሚያ ማንኛውንም ሙስሊም ሆኖም ሊሆን ይችላል ካፊርም ሆኖ ገብታችኋል በሁለት ነው የምናየው ሙስሊም የሆነም ሊሆን ይችላል ከኢስላም ውጭ ያለንም ይሁን ማንም ፈቀድ አውጀበ سبحانه الله سبحانه وتعالى ግድ አድርጓል سبحانه ሙዋለተል المؤمنين ሙእሚኖችን መወዳጀት ወሙሐበቲህም الناس መውደድ ማንም ሙእሚኖች መውደድ ቃለ ተዓላ ይህንን በማስመልከት አላህ ስብሓንሁ ወተዓላ ብሏል ኢነማ ወልዩኩም ላህ ወረሱሉህ እነሆ እኮ የእናንተ ወዳጆች ኢነማ ወልዩኩም ላህ የእናንተ ወዳጆች አላህ ነው ወረሱሉሁ መልእክተኛውን ወለዚነ አመኑ እነዚያ ያመኑት ናቸው እናንተ ወዳጆች አለዚነ ዩቂሙነ ሰላት እነዛ ሰላትን የሚሰግዱት ወዩእቱነ ዘካተ ዘካንም የሚሰጡት ወሁም ራኪዑን እነሱ ለአላህ ሰጋጆች ሲሆኑ እነሱ ናቸው ለእናንተ ወዳጆች ማለት ወመን የተወላ አላህ አላህን የሚወዳጅ ወረሱለሁ ማንን መልእክተኛውን ወለዚነ አመኑ እነዚያ ያመኑትንም የሚወዳጅ እሱ ነው ለእናንተ ወዳጆች ማለት ነው። እነዚህ ናቸው ለእናንተ ወዳጆች። እነማ ወልዩኩም ላህ ወረሱሉ ወለዚነ አመኑ እኚህ ሁላ ደሚሮች ሁላ ወደ ኋላ ነው እሺ የምትመልሱት የምትወዳጇቸው እንደዚህ አይነት እንዲህ አይነት ሰዎችን ነው ነው አይደል ወመን የተወለ ወረሱለ ወለዚነ አመኑ እነዚህ ነው የምትወዳጁት ነው ወመን የተወለ ወረሱለሁ አላህን የተወዳጀ መልእክተኛውን የተወዳጀ እነዚያ አማኞችንም ደግሞ የተወዳጀ አንተ ወላእን ካስተካከልክ በራእንም ካስተካከልክ ፈኢነ ሒዝበላሂ ሁሙል ጋሊቡን የአላህ ህዝቦች እኮ ምን የሚሉ ናቸው አሸናፊዎች እነሱ ናቸው ይላል وقال تعالى الله سبحانه وتعالى دمو بلد محمد رسول الله والذين معه وشداء على الكفار رحماء بينهم محمد رسول الله محمد يا الله ملكتين يا الله ملكتين يا يمسكروا الله ወለዲነ ማዐሁ እነዚያ እኮ ከነሱ ከሱ ጋር ያሉት ማ ሰሐቦች አይደለን ሰሐቦች አሽዳኡ አለል ኩፋር በካዲያኖች ላይ ምን ናቸው ብርቱ ናቸው ሩሐማኡ በይን በመካከላቸው ደግሞ ምንድን ነው ተዛዛኞች ናቸው ሩሐማ ግልጽ ፍቅር መወዳጀት ግልጽ ነው መተዛዘን በመካከላቸው በካዲያኖች ላይስ ብርቱ ናቸው ግልጽ ነው አሁንስ ውጪ ሲወጣ ማለት ነው ከኩፋሩ ጋር ማለት ነው ላም ከጥጃቸው ጋር ላም ከጥጃዋ ጋር እንዳላት ሁኔታ ነው የምታየው። ግልጽ ነው። ሲላላስ ታየዋለህ ማለት ነው። እዚህ ግን ለሙስሊሙ ግን የወጣለት ጠላት ነው የሚሆነው ማለት ነው። ግልጽ ነው። በቃ ቁዋውንም ኃይሉንም ምኑንም ምኑንም ጉራውንም ማሳየት የሚፈልገው ማለት ሙስሊሙ ላይ ነው ማለት ነው። وقال تعالى إنما المؤمنون ኢኽዋ ሙእሚኖች ማለት ወንድማማቾች ነው። ከዚህ ውስጥ ያለው ሁሉም ወንድማማች ነው። ዘሩም ቢለያይ እናትና አባትም እንግዲህ ቢለያዩ ወንድማማቾች እነሱ እህቶቻችን ናቸው። እንዲህ አይነት መሳል ሊኖር ይገባል። እንዲህ አይነት መሳል ውስጣችን ሊመጣ ይገባል ማለት ነው። ፈልሙእሚኑነ ሙእሚኖች ኢኽወቱን ወንድማማቾች ናቸው። ፊዲኒ በዲን ላይ ወላቂዳ በአቂዳም ወይን ተባዓደት አንሳቦም ዘራቸው ቢራራቅም ወአውጣኑሁም ሀገራቸውን ቢለያየም ስንት የምንወዳቸው ለማዎች አሉ የምንወዳቸው እኮ የዘራችን ስለሆኑ አለ ሀበሻዊም ስለሆኑ አለ ወአዝማኑም ጊዜያቸውን ቢለያይም ሙሐመድ ብኑ አብዱልወሃብን እንወደዋለን ግልጽ ነው ለአጅል ልአቂዳ ግልጽ ነው ለአቂዳ ብለን ለዲን ብለን እንወደዋለን በእኛ ዘመን ነው እንዲያለ ሸይኹል እስላም ኢብኑ ተይሚየተን እንወደዋለን ሌሎችንም ቃለ ተዓላ አላህ ስብሓነሁ ወተዓላ ብሏል ወለዚነ ጃኡ ሚን ባዕድህም እነዚያ እኮ ከእነሱ በኋላ የመጡት ሚን ባዕድ ልአንሳሪ ወልሙሃጅሪን ማለት ነው ግልጽ ነው ምን ይላሉ የቁሉነ ብለው ይላሉ ረበና እክፍር ለና ጌታችን ወይ ማር ማንን ማር ለና ለኛ ወሊእኽዋኒና ለወንድሞቻችንም ማር ይላሉ አለዚነ ሰበቁና ቢልኢማን እነዚያ በኢማን የቀደሙንን ሙሃጅሮችና አንሷሮችን ማር እኛንንም ለእኛም ምህረትን ሰጠን ይላሉ። አየህ ወንድማማችነት ይሄ ላለፉት ራስ ወንድሞች ለሞቱትም ሌሎችም ዱዓ ታደርጋለህ። ወላ ተጅአል ፊ ቁሉቢና በልባችን ውስጥ አታድርግ ጊለን ጥላቻን ሊለዚነ አመኑ ለእነዚህ ያላመኑ ጥላቻ አሁን እንከን ፈጥሮ አንተ ላይ የሆነ መንደፍ የሚፈልግ ስንት ሰው ነው ያለው? አላሁ ሙስተዓን። ይኸው አንተ ሙእሚን ከሆንክ እኮ ጥላቻ አታደርግብኝ የሙእሚንን ብለህ ዱዓ ልታደርግ ነው የሚገባው። ግልጽ ነው። ያመኑ ሰዎችን ጥላቻ ውስጥ አታስፍን፣ ሰውን የምጠላ አታድርግ፣ ሒስድ ውስጥ አታስፍን ብሎ ዱዓ የሚያደርጉ ናቸው እነዚህ ያመኑት። ረበና ጌታችን ኢነከ ረኡፍ ረሒም አንተ እኮ ሩኅ ሩህና አዛኝ ነህ والمؤمنون አማኞች من أول الخليقة فالمؤمنون مؤمنዎች من أول الخليقة ከመጀመሪያው ከመፈጠሪያ ሁኔታ አንጻር من أول الخليقة ማለት ከመጀመሪያው خلق አንጻር ከአደም አንስቶ ማለት ነው አይደል ኢላ አኺሪ እስከመጨረሻው ቂያማ እስከሚቆም ያሉት ሁኔታ ግልጽዋነ ሙእሚኖች ያው እስካሉበት ጊዜ ማለት ነው መህማ ተባዓደት አውጣኑ መቼም ሀገራቸው ቢራራቅም አውጣን ማለት የሚኖሩበት ሀገር ወምተደት አዝማኑሁም ጊዜያቸው ምን ቢል ቢርቅም ይላል እዛው አለ ጊዜያቸው ምን ቢል ቢርቅም ጊዜያቸው ቢርቅም ማለት ምን ማለት ነው እ ረዥም ጊዜ ቢሆን ማለት ነው አዝማኑሁም ኢኽወቱን ሙተሐቡን ወንድማማቾች ናቸው ሙተሐቡን የሚዋደዱ የቅተዲ አኺሩሁም የእነሱ መጨረሻ ይከተላል ቢአወልህም በመጀመሪያ ይከተላል ወየድዑ ባዕድህም ሊባዕድ ከፊሉ ለከፊሉ ምን ያደርጋል ዱዓ ያደርጋል ወየስተግፊር ባዕድሁም ሊባዕድ ከፊሉ ለከፊሉ ደግሞ ምህረትን ይጠይቃል ወየስተግፊሩ ባዕድሁም ሊባዕድ አዎ ላለፉትም እስትግፋር ያደርጋል ይላል ይህ እንግዲህ የትክክለኛ አማኝነት መገለጫ ነው ማለት ነው ግልጽ ነው እንኳን አሁን አጠገብ ላለው አይደለም ላለፉትም ሳይቀር ዱዓ የምታደርግ መሆን መቻል አለብህ ይላል طيب طيب مظاهر موالاة الكفار مظاهر موالاة الكفار وللولاء والبراء مظاهر تدل عليها عليهما مظاهر موالاة الكفار ከሃዲያኖችን ምን ማለት መወዳጀት የሚባለው ነገር የራሱ መዛሂር አለው። መባሂር ማለት ማለት መገለጫ ማለት ነው። ሙዋላቲል ኩፋር ኩፋሮችን ምን ማለት መወዳጀት። እንዴት ነው ሰውየው ከሃዲያኖችን መወዳጀቱን በምን እናውቃለን? መዛሂሩ ምንድነው ነው አረ ወሊል ወላኢ ወልበራኢ መባሂሩን ለወላእና ለበራ መባሂሮች አሉ ተዱሉ አለይሂማ በእነሱ ላይ የሚያመላክቱ የሆኑ ወሚን መባሂር ሙዋላት ልኩፋር ከአዲያኖችን እንግዲህ ከመወዳጀት ውስጥ ከሚገቡ ገጽታዎች ውስጥ የሚከተሉት ናቸው ይላል። አንደኛው አተሸቡሁ ቢሂም ከነሱ ጋር ምን ማለት መመሳሰል ፊል በሚለበሰው ሊሆን ይችላል ወልከላሚ በንግግርም ሊሆን ይችላል ወገይሪማ በሌሎቹ እነሱን መምሰል ያው እነሱን መወዳጀት ሊአነ ተሸቡህ ቢህም ምክንያቱም ከካፊሮች ጋር መመሳሰል ባለባበስም ይሁን ባነጋገር በሌላም ቢልመልበስ ወልከላም ወገይሪማ ተዱሉ አላ መሐበቲ ተዱሉ የዱሉ ያመላክታል አላ መሐበቲ ልሙተሸቢህ ተመሳሳይ የሆነው ሰውዬ ያ የሚመሳሰለው ሰውዬ እንደሚወድ ሊልሙተሸቢህ ቢህ ያ የሚመሳሰለው መውደዱን የሚያመላክት ነው። እንደ ድሮግባ ካልተቆረጥኩኝ የሚል ሰው የድሮግባን ማሊያ የሌላ ሌላ ነገሮች ሁሌ ስለ ድሮግባ ማውራት የሚፈልግ መለፈፍ የሚፈልግ ከሆነ የእሱ ሙሐባ ውስጡ ምን ብሎበታል ማለት ነው፣ ሰርጾበታል ማለት ነው። ሌሎችም ሌሎችም ማለት ነው። ግልጽ ስለዚህ ነቢይ አለይሂ ሰላቱ ሰላም የሚወድ ሰው ደግሞ ሁል ጊዜ ስለ ነብዩ ያወራል። አለባበሱም እንደስ እንዲሆን አነጋገሩ እያንዳንዱ ጥረትን ያደርጋል ማለት ነው። طيب في الملبس والكلام وغيرهما يدل على محبة المتشبه المتشبه به ولهذا قال النبي صلى الله عليه وسلم لزمنا النبي عليه الصلاة والسلام بالوالو من تشبه بقوم በህዝቦች የተመሳሰለ ፈሁወ ሚን እሱ ከማን ከነሱ ነው በቃ እነሱ የሚመሳሰል ከነሱ ነው ብሏል فيحرم التشبه بالكفار ከካህዲያኖች ጋር መመሳሰል ሐራም ነው ፊማ ሁወ ሚን ኸሳኢሲ እነሱ የሚለዩበት በሆነው ነገር ያው ተሸቡ የሚባለው ምን እንደሆነ ልብ በል አሁን ዛሬ ላይ ተነስተው አንዳንዶች ማለት ነው ሱሪ መልበስ አይቻልም ማለት ለምን ሲባሉ ተሸቡህ ነው በኩፋሮች ኩፋሮች ያደረጉት ሁላ ተሸጉ ይባላል። ሱሪ መልበሱ አይደለም፣ የሚለብሰውን ሱሪ ነው የምናየው። ያሩሙ ተሸብሁ ቢልኩፋሪ ፊማ ሁወ ሚን ኸሳኢስ የእነሱ የሚለዩበት የሆነው ማለት ነው። ሱሪ መልበስ ኩፋሮች ብቻ የሚለዩበት ነው እንዴ? ሙስሊምም ይለብሳል። እኔ እንጃ የምንለይበት መለያችን አይደለም። ወሚን አዳቲህም ከነሱ ልማድ የሆነን አዳቸው ልማዳቸው የካህዲያኖች ልማድን ወኢባዳትህም የእነሱን አምልኮ ማምጣት ወሰምቲህም ወሰምቲህም ወአኽላቂህም ሰምትና አኽላቅ ተመሳሳይ ነው ወሰምቲህም ወአኽላቂህም የእነሱን ባህሪና ጸባይ መምሰል ማለት ነው ሰምት ጸባይና ባህሪ ማለት ነው ከሐልቅ ሊሃ ምሳሌ ጺምን መላጨት ይህ የሙስሊም ተግባር አይደለም ጺምን መላጨት አላህ ስብሓን ታላ አንተ ጋር ያስገኘው ያንን ፂም እንግዲህ ሒክማ አለው አይደል ፂሙን ላጭቶ እንግዲህ አክስቱን መምሰል ከፈለገ ትንሽ ከባድ ነገር ነው አይደል እንዴ እሱ ወንድ ነው ሪጃል ነው ግጽዋለ ሪጃል ነው በቃ ስለዚህ ሴቶች ጋር አልተደረገበት ሂክማ ለፂም ሴት ልጅ ፂም እንኳን ቢኖራት ፊቷ ላይ ቢፈጠር መላጨት አለባት አይደል እንዴ እሷ ደግሞ ካላጨችውና ብታሳድገው ብትንከባከበው ተሸቡ ብር ሪጃል ነው ወይ ጣለት ሸዋሪ ቀድሞ ቀመስም ማሳደፍ ቀድሞ ቀመስም ማሳደፍ ወሪጣነቲ ቢሉገቲ በእነሱ ሉጋ መናገር ርጣና ማለት ረጣነቲ ቢሉገቲ ማለት በእነሱ ቋንቋ መነጋገር ማለት ነው። ረጣና መነጋገር ኢላ عند الحاجة በሃጃ ካልሆነ በስተቀር እነሱን ለመምሰራ መሞከር የለብን። በእነሱ ሉጋ ራስ መናገር የለብን። እንግዲህ በአሁን ሰዓት ግን የነጫጭቦችን ቋንቋ መናገር ልክ እንደ ስልጣኔ እየተቆጠረ ነው። እንግሊዘኛ መናገር ነው። ግልጽ ማለት ያ አይደለም። ኢላ እንደ ደሩራ ከሆነ በስተቀር መጠቀም የለብን። በቃ አስፈላጊ ሆኖ ከታየ ግልጽ በትምህርት በተለያየ ማለት አንተ ከምንም በላይ ማወቅ ያለብን ምን እንደሆነ ማወቅ አለብን አረብኛን ብታወቅ ዲንን ታውቃለህ፣ የመሳሰለ ነገር ማለት ነው። ስለዚህ ያ ነገር መታወቅ አለበት وفي هيئة اللباس በመልበስ ሁኔታ ላይ አለባበስን በተመለከተ والأكل መብላት والشرب በመጠጣት ወገይረ ዳሊክ የራሳችን እኛ ሙስሊሞች አዳ አለን ያንን ጠብቀን መጓዝ አለብን الإقامة في بلادهم ሌላኛው በእነሱ ሀገር ውስጥ መቀመጥ አሁን በቃ የተለ አሜሪካ ሄደ እኔ ወላሂ ሀቂቀትን በጣም ነው የሚገርመኝ ሰዎች ሲያደቁ ሲያናፍሱ ራሱ እሱ እኮ በቃ እና ምኞታችንም አሜሪካ ሄዶ መኖር ሲውዲን መሄድ የሚወድ ሲውዲን ሄዶ በአሁን የሚለፈፍለት ሀገር ነው እዛ ሀገር ሄደ ምናምን እየተባለ እዛ ሀገር ኖረ ያ አኺ ለውዝር ካልሆነ እዛ መሄድ አይቻልም እየተባልክ እኮ ነው ያለው ምን መጥቶብህ ነው ምን ከሀገር ውጣ ተብለህ ነው የምትሞላው ሁሉም በቃ የዱንያ በቃ ጥን ብቻ ነው። በነገራችን ላይ ዱንያ ቢሆን አሁን እነሱ ጋር ምን ነው ግልጽ ነው። ዱንያም አጣብቂኝ ውስጥ ነው ያሉት እነሱም ቢሆኑ ግልጽ ነው። ማንም እዛ ተደላልቶ የሚኖር የለም። አላያል ስለ ዱንያ እንተውና ስለ ዲናችን ነው ነው ነገር አሊቃመቱ ፊ ቢላዲ በእነሱ ሀገር ላይ መቀመጥ ያው እኛ የኩፋር ሀገር ነው ያለነው። ሆኖም ግን አንጻራዊ ስናነጻጽረው ነው አሁን እኛ የምናወራው ሙስሊም የሆነ ሀገር ላይ የሚኖር ግን ተነስቶ ኩፋር ሀገር ላይ መሄድ ግልጽ ነኝ። የእኛ መቼስ ከነዛ ደግሞ ካሉት አንጻር ሲነጻጸር የተሻለ ነው የምትለው ጎን ከመኖሩ አንጻር እንጂ የእኛም የእስላም ሀገር አይደለም ያለ ነው። ወአደሙ ልኢንቲቃል ሚንሃ አልኢቃመቱ ፊ ቢላዲን በእነሱ ሀገር ላይ መቆም መኖር ዋደሙ ወአደሙ ልኢንቲቃል ሚንሃ ከእሷ ደግሞ ማስወገድ፣ ከዛ ሀገር መሸጋገር። በቃ ሞቅ ደመቅ ብለ እዛ ውስጥ ኖራሉ። ኩፍር ሽርክ ሀገር ውስጥ ማለት ነው። ከዛ ሀገር ለመልቀቅ ምንም ፍላጎት አይኖርም። ኢላ በለዲል ሙስሊሚን ወደ ሙስሊም ሀገሮች ሊአጅል ልፊራር ቢዲን ለዲን ከመሸሽ አንጻር ሊአጅል ማለት ምክንያት ማለት አልፊራር ቢዲን በዲናችን መሸሽ አለብን። ዲናችንን የሚያውክ ነገር ከተከሰተ ዲንን በይፋ አውጥተ መተግበር ማችል ከሆነ ሊአን الحجرة بهذا المعنى ከዚህ ማዕና አንጻር ለዲን ብሎ መሰደድ ولهذا الغرض ለዚህም ጥቅም ብሎ መሰደድ ዋጅበቱን አለ المسلم በእያንዳንዱ ሙስሊም ላይ ግድ የሚል ጉዳይ ነው لأن إقامته في بلاد الكفر ምክንያቱም በክህደት ሀገር ውስጥ መኖር ቀድ ተኩኑ ፊሃ ሙዋላቱል ካፊሪን ምክንያቱም በውስጡ ከአዲያኖችን መወዳጀት የሚባለው ነገር ሊኖረው ይችላልና ቀድ ተኩኑ ማል በእርግጥ ሊኖር ይችላል ምን ይኖራል ወከቲረን አብዛኛው ማ ተኩኑ ሰበበን ፊ ሪደት ሸክሲ የኩፋር ሀገር ውስጥ መኖር ሰውየው ወደ ኩፍር ሪዳ ውስጥ ግልጽ ነው ሙርተድ እንዲሆን ሰበብም ሊሆን ይችላል። አሁን ብዙ ሙስሊሞች ሙርተድ ውስጥ የሚገቡበት አጋጣሚዎች አሉ አይደል እንዴ? ይሄ ከዛ የመነጨ ነው። ተሳቦች እንኳን ከዛ መጥቶ ወደዚህ ከደረሰ በኋላ ወደ ሙርተድነት የሄደ ሀበሻ ላይ ከረገጠ ማለት ነው። ሌሎቹ አይደሉም። እንደዚህ የተከሰተበት አለ ይላሉ መዋረቆች። ገብቷችኋል አባባሌ? ስለዚህ ይፈራል ማለት አን ልእስላም ወልዕያዙ ብላህ አላህ ስብሓንሁ ወተላ ይጠብቀንና ወሊሃዛ ሐረመ ላሁ ኢቃመት ልሙስሊም በይን ልኩፋር ለዚህም ነው ሐራም የሆኑ በሙስሊም حرم الله إقامة المسلم عند مسلم منور حرم الرجودان الله سبحانه وتعالى بين الكفار بكفار وإسمع إذا كان يقدر أمي تلكونا ምንም አለል ሂጅረቲ በስደት ላይ የሚችል ከሆነ ቃለ ተዓላ ይህንን በማስመልከት አላህ ስብሓነ ወተዓላ ብሎ ይላል እነለዚነ ለዚነ ተወፋሁም ልመላኢካ እነ እነዚያ ተወፋሁም ልመላኢከቱ መላኢኮች ሩሃቸውን የሚያወጡት ለምን ዛሊሚ አንፉሲሂም ነፍሳቸውን በዳይ ሲሆኑ ሩሃቸውን የሚያወጡትን ሰዎች ቃሉ ብለው ይሏቸዋል መላይኮች ጆሮአቸውን ሲያወጡ ፊማ ኩንቱም ለመሆኑ የት ነበራችሁ ይሏቸዋል ቃሉ ብለው ይላሉ ኩና ሙስተዳፊነ ፊል አርድ በምድር ላይ ደካሞች ነበርን ለዛ ነው ያልተሰደድ ነው ብለው ይላሉ ምክንያቱም አወቁ የተጠየቁበትን ምክንያት ግልጽ ነው ቃሉ ብለው ይሏቸዋል አለም ተኩን አርዱላህ ዋሲያ ታዲያ እዛ ኩፍር ሀገር የምትኖሩትና ከእነሱ ጋር የምታብሩት ምን ሆናችሁ ነው? የአላህ ምድር ሰፊ አልነበረችም እንዴ? ፈቱሃጅሩ ፊያ በውስጧ ትሰደዱ ዘንድ የአላህ ምድር ሰፊ ነው አይደለም? ነው በቃ አንተ ተቸግረን ቢሆን ከዚህ ሀገር በስደት መውጣት ነው። ምን ከሆነ ዲንህን መተግበር ማስፋፋት ከቻልክ እስካሁን እኛ ያደረጃ ላይ አልደረስም ማለት ነው። መተግበር ትችላለህ። ግልጽ ነው ፈኡላይከ እነርሱ እኮ መእዋሁም ጀሃነም መግቢያቸው የት ነው ጀሃነም ነው እነዚህ ከነሱ ጋር ሆኖ ከነሱ ጋር የሚሆኑ ከነሱ ጋር የሚያብሩ እነዚህ አይነት ሰዎች መግቢያቸው ጀሃነም ነው ወሳአት ከፋች መሲራ መመለሻ መመለሻቸውም ከፋ ይላል መሲራ ሆነ መመለሻቸው ማለት ኢላ ልሙስተዳዕፊን እነዛ ደካሞች ሲቀሩ ሚን ሪጃሊ ወኒሳኢ ከወንዶችም ከሴቶችም ወልውልዳኒ ከልጆችም የሆኑት እነዛ ወንዶችና ሴቶች እንዲሁም ወልውልዳን ህፃናት ላ የስተጢዑነ ሂለተን ምንን የማይችሉ ከሆነ ብልሃትን የማይችሉ ከሆነ ብልሃትን በቃ ከሀገር ለመውጣት ብልሃት ያስፈልገዋል ያስፈልገው ያስፈልገዋል ወላ የህተዱነ ሰቢላ መንገድንም ያልተመሩ መንገድንም ያልተመሩ ማለት ቤት አቅጣጫ ሄደው እዛ ሀገር ሊደርሱ እንደሚችሉ ምንም እውቀት የሌላቸው ሲቀሩ ፈውላይከ እነርሱ እኮ እነዚህ ሴቶች፣ ህፃናት፣ ወንዶችም ሽማግሌዎች ማለት ነው። ሽማግሌ ወንድም ወንዶች፣ አሮጊት ሴቶች፣ ህፃናት ምናምን በቃ ነው። ወውላይከ እነርሱ እኮ አሰላ ከአላህ ይከጀላል። ከአላህ ይከጀላል ከተባለ እውን ነው ብያቸዋለሁ አይደል? يترغاغدن اي يعفو عنهم كنسو يكر يلزن وكان الله اللهم نو عفوا يكر باينا غفورا مهاريلا فلم يعذر الله الله عذر الستم في الإقامة في بلاد الكفار بكفار عقر وسط لمنور الله من عذر السكتم إلا المستضعفين النزادة كامو سكر الذين لا يستطيعون الحجرة النزا سدة يما يتشلون ወከዛሊከ እንደዚሁም መን ካነ ፊ ኢቃመቲ ፊ ኢቃመቲ መስላሐቱን ዲንያ በኩፋር ሀገር ውስጥ መኖር መቀመጡ መስላሃ ያለው ሲቀር አሁን እዚህ ሀገር ውስጥ መቀመጡ መስላ የሚኖረው ሰው ሊኖር ይችላል አይደል? ለምን ምን ያደርግላቸው ያደርግላቸዋል? ዳዕዋ የሚያደርግላቸው ከሆነ ሌላም ሌላም ገብቷቸዋል አይደል? ለእነሱ እዛ ሀገር ውስጥ መቀመጥ መስላቱን ዲንያ ካለ ወደዛ ሀገር መሄድም ትችላለህ፣ እዛ ሀገር መቀመጥ ትችላለህ። ከዳዕወቲ ኢለላህ ወደ አላህ ስብሓነ ወተዓላ ጥሪ ማድረግ ወነሽሪ ልእስላሚ እስልምናንም ማሰራጨት ፊ ቢላዲን በሀገራቸው። ከዛ ውጭ ግን እዛ ሀገር ሄዶ መኖር ከሃዲያኖችን ከመውደድና ከማክበር ይመደባል። ወላ እና በራእን ሰውየው በሚገባ ምን አላለው አልተገበረውም። ማለት ነው። ወሚን መዛሂሪ መዋላት ልኩፋሪ ከአዲያኖችን ከመወዳጀትና ምን ከማለት ከመውደድ ውስጥ የሚመደበው አሰፈሩ ኢላ ቢላዲም ወደ ሀገራቸው መጓዝ ይሄ ቅድምም ያው እንግዲህ የተዳሷል። አሁን ደግሞ ይሄ ወደዛ ሀገር ይሄ እዛ ሀገር መኖር ነው አይደል? ድሮ መጀመሪያ እዛ ሀገር ነዋሪ ከሆነ ነው። አሁን ደግሞ ቀጥ ብሎ ወደዛ ሀገር የሚሄዳለው ወደ ኩፋር አገር ሊገረዲ ኑዝሃቲ ወሙታዓቲ ነፍስ ሊገረዲ ኑዝሃ ለመዝናናት ጭምር ገረድ ማለት ጥቅም ነው ኑዝሃ ወሙታዓቲ ነፍስ ነፍስን ለማጠቃቀም በቃ ራሴን ዘና አድርጌ እስቲ ልምጣ ምናምን እያለ ማለት ነው ወሰፈሩ ኢላ ቢላዲል ኩፋር ወደ ኩፋር አገር መጓዝ ሙሐረሙን ምንድን ነው ሐራም ነው ኢላ ዒንደ ደሩራ እንደው ምን አንገብጋቢ ነገር ከተከሰተ ሲቀር ራስን ለማዝናናት እንደው አንተ መካ አትሄድም እንዴ? ብር ካለ ራስን ዘና ታደርግበታለህ። ወላሂ ሐቂቀተን ነው የምልህ። ሚናፍቅ ሀገር እኮ ነው። ሐቂቀተን ነው የምላቸው። መካ ሙከረማ እ ሚናፈቅ ሀገር ነው። محرم إلا عند الضرورة كالعلاج يا الله يا ربي አመቻችተልን ወደዛ ሀገር እንግዲህ የምንመላለስ ሰዎች አላህ ያድርገን። ለሀጅ፣ ለኡምራ፣ ለተለያየ ሁኔታ ለኢባዳዎች ማለት ነው። ከልዕላጂ ለሕክምና ከሆነ ይቻላል ወደ ካፊር ሀገር መሄድ፣ ወቲጃራ ለንግድም፣ ወተዓሉሚ ለመማር በቃ ማለት የትምህርት እድል ደርሶ ያንን ደግሞ ደግሞ ማድረግ ግድ የሚል ከሆነ ማለት ሊተኸሱሳት ናፊያ ጠቃሚ ተኸሱሳት የምትወስድበት ትምህርት ምሳሌ የህክምና ዘርፉ ላይ እዛ ሀገር ብቻ የሚሰጥ ከሆነና ያንን የህክምና ዘርፍ ትምህርት ከዛ ሀገር ደግሞ ተምረ መምጣት እዚህ ሙስሊም ወንድሞችን የተለያየ የምጠቅምበት ከሆነ ወደዛ ሀገር ሄዱ ያን መማር ይቻላል። ተኸሱሳት ናፊያ የሚባለው ያ ነው። አለቲ ላ ዩምኪኑ ልሑሱሉ ላ ዩምኪኑ መድረስ የማይቻል ከሆነ አልሑሱል መድረስ አለይሃ በሷ ላይ ኢላ ቢሰፈር ኢለይህ ወደ እነሱ በመጓዝ እንጂ ያንን ማግኘት ማችል ከሆነ የዛን ጊዜ ይፈቅድላል ፈየጁዙ ቢቀድር ልሓጃ እንግዲህ በሚቻለው በሓጃ ቀድር ነው የሚቻለው። ወኢዛ ኢንተሃት ወኢዛ እንተሃት ልሓጀቱ ሓጃው ግን ካለቀ ወጀበ ሩጁዑ ኢላ ቢላድ ልሙስሊሚን ወደ ሙስሊሞች ሀገር መመለሱ ምን ይላል? ግድ ይላል። ሀጃን ስጨርስ ወደ ሀገር ኢላ ቢላዲል ሙስሊሚን ወደ ሙስሊም ሀገር ነው ያለው። እንግዲህ ስለ ሙስሊም ሀገር ነው እናውራው። ወይሽተረጡ ሸርጥ ነው አለ ከዛሊከ እንደዚሁ ሊጀዋዚ ሀደ ሰፈሪ ወደዛ ሀገር መጓዙ ለመብቃቱ ሸርጥ ነው አለ አየኩነ ሙظሂረን ሊዲኒ ዲኑን እዛ በስነ ስርዓት መፈጸም የሚችል ከሆነ ሰላትን የማይከለክሉት ከሆነ ወደዛ ሀገር ሰላት የሚከለክሉ ከሆነ እንዴት ትሄዳለ እዛ ኩፍርን ልታካሄድ ነው ትዳንቲ ሰላት ማሰግድ ከሆነ ሙዕተዘን ቢኢስላሚ በእስልምናው ደግሞ በቃ ወኔ የሚሰማው ምንም በቃ በእስልምና ማፈር የማይችልበት እስልምናውን በቃ እንደይዛ መቅጠር የሚችልበት ሀገር መሆን አለበት ስትሄድ ራሱ ሙብተዒደን አን መዋጢን ሸር ከሸር ቦታዎች ደግሞ መርቅ መሆን አለብን እዛ ማራለሁ ብለህ ሄደ ግን ሌላ ሀራም ነገሮችን የምትጎነጭና ሌላ መጥፎ ነገር ውስጥ የምገባ ከሆነ መሄድ የለብህ ተግባባል አንድ ሰዓት ትማራላችሁ፣ አንድ ሰዓት ትደንሳላችሁ ተብሎ ግን ምሳሌ ሐራም ነገር መፈጸምበት ህግ ያለበት ለትምህርት ብለ ከዚህ ሀገር ተነስተ ብትሄድ ወይም ደግሞ ሌላ ሀገር የባሰበት ሁኔታ ላይ ከባድ ምሸሸው ማችለው ማለት ነው። አሁን እኛ ትምህርት ቤት ውስጥ እንደባለቃል እንደባለቃልን አይደል? ግን ራስን ጠብቃለሁ ካልክ ያው ጥንቃቄ ታደርጋለህ። እንደዚህ ነህ። እነዛ ግን በግዴታ በግዴታ መጥፎ ነገርን ያው የሚያላብሱ ከሆነ ከዚህ ሀገር ወደዛ ሀገር መሄድ የለብን። ሀቢረን ደግሞ መጠንቀቅ አለብህ። ዝም ብለ መሄድ አለ ሀቢረን መጠንቀቅ አለብህ። ሚንደሳ ኢሲል አዕዳ ከጠላቶች ከዶለቱት ሸራቸው ዱለታ ማለት ነው። የሚዶልቱት በድብቅ የሚዶልቱት ነገር አለ። በድብቅ የሚዶልቱት ከሱ የተጠነቀቅ መሆን አለብህ። አዳ ወመካኢዲም ሴራቸውን ወከዛሊከ እንደዚሁም የጁዙ ይበቃል አሰፈሩ መጓዝ አው የጂብ ወይም ደግሞ ግዴታ ሊሆን ይችላል ኢላ ቢላዲሂም ወደ እነሱ አገር መጓዝ ደግሞ ግዴታ የሚሆንበት አጋጣሚ ማላል ሱብሃንአላህ መጓዝ ግዴታ ይሆንባል ኢዛ ካነ ሊአጅሊ ነሽሪ ዳዕዋ ዳዕዋን ለማሰራጨት ከሆነ ግልጽ ነው ዳዕዋን ለማስፋፋት ለማሰራጨት ከሆነ ግዴታም ሊሆንብህ ይችላል ኢለላሂ ወደ አላህ መጣራት ወነሽሪል ኢስላም እስልምናንም እንደዚሁ ወሚን መዋሂሪ መዋላት ልኩፋር ከአዲያኖችን ከመወዳጀት ውስጥ የሚመደበው ሌላኛው መገለጫ ኢዓነቱሁም እነሱ ምን ማለት ነው መርዳት ነው ኢዓነቱ ማገዝ ወሙናሰረቱ መርዳት አለልሙስሊሚን ሙስሊሚን በማን ላይ በሙስሊሞች ላይ ወመድሁሁም እነሱ ማሞገስ ወዘቡ አንሁም ከነሱ ደግሞ መመከት መከላከል አንተ ካፊሮችን ምረዳ ከሆነ ምታግዝ ከሆነ እነሱ ምታሞግስ ከሆነ ከነሱ የምትከላከልላቸው ከሆነ ወሃዛ ሚን ነዋቂድ ልኢስላሚ የእስልምናን የሚያፋልስብህ የሆነ ምንድን ነው ተግባር ነው وأسباب الردة ከእስልምናም ወደ ክህደት እንድትመለስ مرتد እንድትሆንም የሚያደርግህ ጉዳይ ነው። نعوذ بالله من ذلك ከዚህ አላህ ስብሓነ ወተዓላ ይጠብቀን ይላሉ።